ባቡ አልጉስ ስለ ፍጥበትና ስለ ገላ ፍጥበትና ወሐክሚ አልጅኑን ስለ ጀናባ ሁክም እንቀራለን በዚህ ሂደት ነው። ጥያቄ አለ ሴቶች እንደወንድ በ ሲብራ ብቻ መጠቀም ይችላሉ ወይ? ወንዶች ለሴቶች ነው ሴቶች ለራሳቸው ነው የጠየቁት። ሴቶችና ወንድ ይችላሉ። ዋናው ለወንድ ብቻ አይደለም። ሲብራ የሚባለው ሶስት ድንጋይ መጠቀም ወይንም ሶስት መጠቀም ለሴትም ለወንድም ነው፣ ለሁለቱም ነው። ለሁለቱም ነው ሸሪያ ለስንጃ የምንጠቀመው ውሃ በሌትር በምን ገደብ አለው ወይ ማጥራት ብቻ ነው። አንደኛ ሸከ በጣም ተጠራጣሪ እንዳትሆኑ በቃ አሁን ነጃሳው ተወግዷል የሚባለውን ያክል እጠብ እንጂ በሶስት ሊትር በአንድ ሊትር በምን የተገደበ አይደለም የተገደበ አይደለም። አንድ ነገር ራሱ ነጃሳ የሚጠራው ሽንት ሲሸና አንድ ሰው በጣም ትንሿ ትበቃለች። ለብልት ለማጥፋት ትንሿ ትበቃለች። ያ ነጃታው ቦታና ይሄንኛው የውሃው መጠን ውሃ የሚፈስ ያክል ነው የሚለው ገለባ ይኑሮ ቦታውን በቃ ይሄን ያደረጉ እቃዎች ራሱ ምንድነው ስትጨምቀው ዋው በቃ የሚፈስ ነገር መኖር አለበት ነው የሚለው ከዚህ በመነሳትኛ ደግሞ በቃ አሁን ይሄ ነገር ተወግዷል ጠርቷል የሚባል ነገር ያክል ነው የምናደርገው እንጂ በመጠን የተቀመጠ አይደለም እ الاستبراء الاستبراء في كهولة من أين أتوا بالدليل؟ من أين الدليل؟ هي أيوة، عندك يا جراس من لي فكلا نسح على الخصين راس ولا شيء كلا لي مثلي راس انت ولا لو عند النسيت مني متأثر أنا حدث عندي انت ولا ما وصل ለወንድም ለሴትም ነው የመጣው። እስቲብራኡ ለወንድ ብቻ አይደለም። ይሄንኛው መስቲንጃውም ራሱ بالحجر ለሊኒሳ ይባል የግድ ውሃ በመካከል አይቀርም ብለን ባቡ አልጉስል ወሑክሚ አልጀኑብ ስለ ትጥበትና ስለ ጀናባ ሁክም ነው እነጋገረው ጀናባ በግንኙነትም ሊገኝ ይችላል ወይም በእህትላም በህልምም በማየት ሊከሰት ይችላል። በማየትም ዝም ብለን በባህር በማየትም ሊከሰት ይችላል። የተለያዩ ፍጥረቶች አሉ እንመለከታለን ኢንሻአላህ። عن ابي سعيد الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ ምን ይላሉ? አልማኡ ሚነል ማኢ ይላሉ። አልማኡ ሚነል ማኢ ውሃ በውሃ ነው ይላሉ። የመጀመሪያው ማ አልማኡ ገላ ትጥበት፣ ሻውር መውሰድ፣ ውሃ መጠቀም ሚነል ማኢ ውሃ ሲወጣ ነው ፈሳሽ ሲገኝ ነው ማለታቸው ነው ነብዩ አለይሂ ሰላቱ ወሰላም። ገላ ትጥበት በፈሳሽ ምክንያት ነው የሚኖረው። ገላ ትጥበት የመጀመሪያውማ ኖርማል ውሃ ነው። ሁለተኛው ሚነል ማኢ የሚባለው ደግሞ ባሉ ማለት ነው ወይንም ፈሳሽ ማለት ነው። አልማኡ ውሃ የሚወጅበው ለገላ መታጠቢያ ውሃ ውሃ የሚወጅበው ሚነል ማኢ ፈሳሽ ከተገኘ ነው አለ رواه مسلم واصله في البخاري ሙስሊም ዘግቦታል። ቡኻሪ ሙስሊም ሐዲስ አፍሉ አለ አለ ገላ ትጥበት ሚነል ማዕኑ ይሄ ትንሽ ኺላፍ ያስነሳል። ወደፊት እናየዋለን። ኺላፍ አላቸው بين العلماء ይህ ማለት ነው። ማለት የሚያስይዘው እዚህ ላይ መፍሁም አለ። አንድ ሰው ግንኙነት አድርጎ ከሚስቱ ጋር ግንኙነት አድርጎ እስበር ፈሳሽ ባይወጣው ገላትበት የለበትም ማለት ነው። ይሄ መፍሁም አለ አይደል? መንጡቅ አለ። መንጡቁን እናስቀድማለን ከመፍሁም መንጡቅ በአረፍተ ነገር በግልጽ የተቀመጠው ግንኙነት ሲያደርግ አንድ ሰው ከሚስቱ ጋር ግንኙነት ሲያደርግ አንዘለ አውለም ይንዝል እስተር ይውጣውም አይውጣውም ፍጥነት ይወጅብበታል። ግንኙነት ካደረገ ካሸፋው ከገባ ብልቱ ከገባ የግድ ይወጅባል ፍጥነት። አልማኡ ሚነልማ ይሄ ተግባብተናል። ገብቷችኋል? ይሄ ከገባችሁ ያንኛው الماء من الماء وعن ابي هريره ذا حديث كان من وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ይላሉ የአላህ መላእክተኛ እንዲህ ብለዋል ኢዛ ጀለሰ አሐዱኩም አንዳችሁ ሲቀመጥ አሉ በይነ ሹዓቢሃ አልአርባዕ በሴት ልጅ በአራት ቅርንጫፏ መካከል እና ثم جهدها ከዛ ታገለ ወይንም ተገፋፋ ማለት ነው። ፈቀድ ወጀበል ቁስሉ ትጥበት ይወጅብበታል። እዛ ጀለሰ አሐዱኩም አንዳቸው ሲቀመጥ አሉ ነብዩ አለይሂ ሰላቱ ወሰለም በይነ ሹዓቢሃል አርባ በአራቱ ቅርንጫፍ መካከል ሁለት እጅ ሁለት እግር መካከል ሲገባ ማለት ነው። ሰውዬ ለጅማዕ ግንኙነት ብሎ ለግንኙነት ከሚስቱ ጋር ግንኙነት ለማድረግ የግንኙነት አተኛኘት ከተኛ በኋላ በይነ ሹዓቢሃል አርባ ገብቶ ثم ከዛ ከጀፋፋ ጫና ካደረገ ማለት ብልት ከብልት ጋር ከተገናኘ ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው የተናገሩት አለ። አህመድ ኢማሙ አህመድ የዘገቡት ማለት አልዘቀል ኺታነል ኺታን ይላሉ። ግርዝና ግርዝ ከተገናኘ ይሄ ማለት ምን ማለት ነው? ብልት ብልት ከተገናኘ ማለት ነው። በቃ ሸሪዓቱን አፍሽ ምንም አይገርም እኮ ምታብራለች። አንተ ምንም አያሳፍርም። ይኸው አይሻ እንድትላለች ልንገራችሁ ኒዕመ ኒሳኡ ኒሳኡል አንሳር የአንሳር ሴቶች የሚገርሙ ሴቶች እኮ የሚገርሙ የሚደነቁ ሴቶች ናቸዋል። ለምን ለም የምነዕሁነ ልሐያኡ ሀያ አንድ ቀን አግዷቸው ገድቧቸው አያውቅም። ስተፈቁህ ምነቲ ዲናቸውን ስለመማር ምንም ገድቧቸው አያውቅም። ያ ረሱላላህ ይሄ እንደዚህ እናድርገው ወንድና ሴት ጋር የሚገናኝን ነገር ነብዩ ባሏን አይደለም ነብዩ ዳይሬክት ፈትዋ ትጠይቃለች። ፍርሃት የላቸው። ወላሂ የአንሷር ሴቶች እኮ በየቀን ለዲናቸው ቆሙ ናቸው። የሚገርሙ ሴቶች ናቸው ትላለች አይሻ ረዲየላሁ ተዓላ ነው። ለዲን ነው ምንም አያስፈራም። እሺ إذا جلس أحدكم عند تشقمت بين شعبها الأربع በአራቱ ቅርንጫፎች መካከል በሁለት እጅና በሁለት እግር ወይም አህሉ ሉጋዎች ሌላ ያደረጉት ነገር አለ። ሁለት ጭን እና ከጉልበት በታች ያለው ሁለት ታቅ ያ ነው አራት የተባለው ዋናው ግን ትልቁ ሉጋ ላይ የሚመጣው ሁለት እጅና በሁለት እግር መካከል ሲገባ ማለት ነው። ይሄ አንድ የጅማ አይነት ሊሆን ይችላል። በዚህ አቀማመጥ ብቻ ወይንም ደግሞ በዚህ ግንኙነት ካደረጉ ብቻ ብለን መውሰድ የለብንም። እንደ ለማንኛው በማንኛውም አይነት መልኩ ይሆን ዋናውና ትልቁ የሁለቱ ኺታን መገናኘት ብቻ ነው። የሱ ብልት እሷ ብልት ከገባ ሙሉ በሙሉም አይግባ፣ ካሸፋው ብቻ ከገባ ትጥበት ይወጣል። አንተለ አውለም ይይዝ ካሸፋው ብቻ እስከ ክርክሩ ድረስ ብቻ ከገባ ፍጥበት ይወጅባል። አንዘለ አውለም ይዜ ሀዳሁ ሸሪዓቱና ثم جهادها ከዛ ከገፋባን ፍጥበትን ያስወጀበችው በአራቱ ቅርንጫፍ መካከል መግባቱ አይደለም። እንደዛ ሁሉ ዝም ብሎ ተኛ ይችላል። ثم جهادها ያለው ፍጥበትን ያስወጀበችው ثم جهادها ማለት ምን ማለት ነው? ይሄ ኪናያ ነው። ቂን ያነጋገር ነው። ግፊት ካደረገ አሉ ነብዩ አለይሂ ሰላቱ ወሰላም ግንኙነት ከተገኘ ካስገባ ማለት ነው እና وجب الغسل ትጥበት ይወጅባል ይላሉ ነብዩ አለይሂ ሰላቱ ወሰለም። ሐዲሱ ሙተፈቅ አለይህ ቡኻሪ ሙስሊም የዘገቡት ነው። وزاد مسلم ሙስሊም የጨመረው information አለ ምን وإن لم ينزل ሲል የፈለገ وإن لم ينزل إنزال ባያደርግም እንኳ ፈሳሽ ባይወጣውም እንኳ sperm ባይወጣውም እንኳ ይወጅብበታል። ካስገባ በቃ ትጥበት ይወጅባል። ከኋለኛው ጋር ስንመጣ ከኋለኛው ሐዲስ አልማኡ ሚነል ማኢ ውሃ ገላ ትጥበት ውሃ የሚያስወግደው ፈሳሽ ካለ ነው አለ። ፈሳሽ ካለ እሺ፣ ግንኙነት አድርጎ ፈሳሽ ከሌለ ይሄን ያክል ነበር አይደል? መምጡቅ አገኘ። መምጡቁ አረፍተ ነገሩ ቁልጭ አድርጎ ያስቀመጠው وإن لم ينزل إنزال እንኳ ባይኖር አለ። ይሄ መምጡቅ ይባላል። መፍሁም ደግሞ ውሃ በውሃ ነው ከተባለ ፈሳሽ ከሌለ ትጥበት የለበትም ማለት ነው። ይሄ መፍሁም ነው የምንረዳው ነው። መፍሁም አልመምጡቁ ሙቀደሙን አለል መፍሁሚ ነው ምን ጊዜ እንደዚህ መምጡቅ በአረፍተ ነገር ቁልጭ ብሎ የተቀመጠ በአረዳድ ካገኘ ነው ይቀደማል። ይሄ ግልጽ ነው። ወይም ደግሞ አንዳሉት ነገር አለ መንሱክ ነው። አልማኡ ሚነል ማኢ ውሃ የሚወዝበው በፈሳሽ ነው ያለው ሐዲስ በሌላ ተነስቷል። ሌላም ነበረ አወለል ኢስላም ላይ ነበር መጀመሪያ ሲሶደር ኢስላም መጀመሪያ አንድ ሰው ግንኙነት ሲያደርግ ግንኙነት አድርጎ እንዛል ድክም ካለውና አልወጣ ካለ ይተዋል። ውዱ አድርጎ መስጊድ ነው የሚሄደው። ገላ ስጥበት አልነበረም ሲያወል ኢስላም። መጨረሻ ላይ ግን ነብዩን ሐዲስ ከተናገሩ በኋላ ያንኛው መንሱክ ሆነ ተሻረ። ለዚህኛው ነው እኛ የደረሰን ማለት ነው። ለምን እንጂ ወአን ኡም ሰለማ ተረዲየላሁ ተዓላ አንሃ አነ ኡመ ሱለይም ኡሙ ሰለማ የነብዩ አለይሂ ሰላቱ ወሰለም ሚስት ናት። የነብዩ አለይሂ ሰላቱ ወሰላም ሚስት ሀቲል ሙእሚኒን የሆነች ነው። ኡሙ ሰለማ አንሃ አነ ኡመ ሱለይም ኡመ ሱለይም ትለናለች። ኡመ ሱለይም ማናት ካላችሁ የለም ማናነስ የሚል ሐዲስ የለም። አንተ ግዛው ምን ሌላ ኪታብ ነው እንደመሰለኝ የእናንተ አንድ ሐዲስ ዘላችኋል ማለት ነው። እሺ እሺ ችግር የለም በዚህኛው ጥራት وعن انس رضي الله تعالى عنه قال قال رسول الله صلى الله عليه وسلم انس بن مالك ናቸው የዘገቡት ነብዩ አለይሂ ሰላቱ ወሰላም እንደሃሉ ፊልመርአቲ ስለ ሴት ሲናገሩ ተራ ፊመናኒሃ ስለ ህልሟ የምታይ ማየረ ረጁሉ አንድ ሰው የሚያየውን በህልሟ ብታይ ወንድ የሚያዩን በህልሟ ብታይ ሐልቃል እና ምንድን ነው ብለው ጠየቋቸው ነብዩን አለይሂ ሰላቱ ወሰለም። ነብዩ ምን አሉ? ፊል መርአ ስለቴል ተራ ስለምታይ ሲመናኒሃ በህልሟ ማየረረጅ ወንድ የሚያየውን በህልሟ አየች። ግንኙነት ስታደርግ ከባሏ ጋር አየች በህልሟ በሀሳቧ ስታደርግ አየች። ቃል ነብዩ አሉ ተግተሲሉ ገለዋን መታጠብ አለባት አሉ ነብዩ አለይሂ ሰላቱ ወሰለም። ሐዲሱ ሙተፈቅ አለይህ ገላዋን መታጠብ አለባት። ዛደ ሙስሊም ሙስሊም ጨምሯል። ፈቃለት ኡሙ ሰለማ ኡሙ ሰለማ ምን ትላለች? ወአለ የኩኑ ሀዳ እንዴ ይህ ሊከሰት ይችላል እንዴ ያለቻቸው ሐዲሱን ቆርጦታል። ይሄን ቃለ ነዓም እንዴት አሉ ነብዩ አለይሂ ሰላቱ ወሰላም። ፈሚን አይነ የኩኑ ሸበህ ልጁ ከየት ነው? ልጁ ማንን መሰለ? ልጁ እንዴት እናቱን ይመስላል? አዎ ሴት ልጁን ፈሳሽ አላት የሚለውን ተናግረዋል። ሐዲሱን ቆይ ከዚህኛው ኪታብ ልቀራላችሁ። ነጭ ኪታቡና ቀዩ ይለያል። ሙሰለማ እንደ እሺ ሙሰለማን አዳምጪኝ አንድ ላይ የሚያዝ ነው አሁን አሁን ከቀራ ነው ሐዲስ ጋር የሚያዝ ስለሆነ አዳምጪኝ ይችላልላችሁ وعن ام سلمة رضي الله تعالى عنها أن أم سليم أم سليم أم سليم وهي امرأة أبي طلحة يا أبو طلحة مستنا أبو طلحة أنت قلت لك أبو طلحة من يقول አቡ ጦልሐን ባለፈው ገልጸነዋል እኮ ይሄን ሰሃቢ አቡ ጦልሐ والله ኧረ ተው ወላሂ እንደ ክለቦችን ስም እያወቅን ኧረ ኧረ በአላህ መቶ ጊዜ መነገር ራሱ እኮ በጣም ያደነቁራል። አንብቦ አማርኛ ትርጉም እዛ አይደል? ሀያት ሰሃብ አለ አይደል? ኧረ እነዚህ ፊት ከፊት ያሉትን እንኳ ሰሃቦች እወቋቸው። ያህያ ቀይ የሚቀራና የማይቀራው እኩል ከሆነ ምን ምን ምን ኧረ አንብቡ ለይድ ምስል መስጊድ አለ ሀያት ሷሃባ አለ ተተርጉሞ በአማርኛ አንብቡ። አረብያውን ባትችሉ አማርኛውን አንብቡ። እና አሁን እኮ ይሄን ቂራት የምንቀራ ሁሉ ቅዳሜ አሁን አስተካክር በኋላ መግሪብ አካባቢ ላይ ቢሆን ይህን ሁሉ አናገኝም። ፕሪሚየር ሊግ አለ፣ ላሊጋ አለ፣ ኋላ ሻምፒዮንስ ሊግ አለ። ቅጤ ነው የሚሆነው። አንተ አረ ያን ሁሉ እያወቅሽ በጣም ውስጣችንን የሚወቅሰን ነገር አለ። ወላሂ እስላማችን ላይ አንተኛበት። የእነሱም ታሪክ ማወቅ ለኛ በጣም ይጠቅመናል። እንወቃቸው፣ ጥንካሬያቸውን መድረስ ያለን ጠንካሮች እንሆናለን። በዲናችን ላይ ብቻ አይደለም፣ በህይወታችን ላይ ራሱ ጠንካሮች እንሆናለን። የእነሱን ያሳለፉትን መከራ ካየን ለማንኛውም እሺ ኡሙ ሰለይ ኡሙ ሰለይም የምትባለው የአቡ ጦልሃ ሚስት ናት። ሩመይባ ይሏታል። ሩገይባ ትባላለች ስሙ ሩመይባ ዋሊደቱ አነስ ብኑ ማሊክ የአነስ ብኑ ማሊክ እናት ናት። አነስ ብኑ ማሊክ ማለት ደግሞ የማን አገልጋይ ነበር? የማን ኻዲም ነው? የነብዩ አለይሂ ሰላቱ ወሰላም ኻዲም ነው። አስር ዓመት ኻዲሟቸዋል። በስምንት ዓመቱ መጥቶ አስራ ስምንት ዓመት ሲሆነው ነው ነብዩ የሞቱት። ኡሙ ሱለይም ማለት የሱ እናት ናት። ኡሙ ሱለይም ምን ሰሐቢያት الفاضله ከታላላቅ ሰሐቢዎች ትመደባለች። ካነት ተህተ ማሊክ ብኑ አነስር ነበረች መጀመሪያ ፈአስለመት እስላምን ተቀበለችና ማሊክ ነበር ባሏ ማሊክ የሚባል ሰውዬ ወአረዶት አለይሂ እስላም እኔ እስላምን ተቀብያለሁ ባሌ ሆይ ሰላምን ተቀበልልኝ እባክህ አለችው። ስትጠይቀው ፈቃድ ተቆጣ። ትቷት አገር ለቆ ሄደ። ወደ ሻም ምድር ገባ። በቃ እሷና እሱ ተለያዩ ማለት ነው። ምክንያቱም እሱ እሷ ሙስሊም ናት፣ እሱ ካፊር ነው፣ ኒካ የለም። መጨረሻ ላይ ማንን አገባች? አቡ ጦልሃ ጠየቃት። አቡ ጦልሃ ሲጠይቃት ላግባሽ ማግባት ፈልጋለሁ አላት። የምታገባኝ እኔ ሙስሊም ሴት ነኝ አንተ ሙስሊም የምትሆን ከሆነ ታገባኛል፣ አለበዛ ግን አላገባህም አለችው። እስላምን እቀበላለሁ አለ። እስላምን ተቀበለና ገባ አገባ። አቡ ጦልሃ ማለት ነው። ነብዩ አለይሂ ሰላቱ ወሰላም እሁድ እሁድ ጦር ሜዳ ጦር አውድማው ላይ ሲደበደቡ እሱ ነበር እየከበበ ላያቸው ላይ የሚል ከዚህ ከዚህ ከዚህ ከዚህ ሲተኮስ እየተቀበለ ማለት ነው። እነዚህ ሰዎች አቡ ጦልሃና ኡሙ ሱለይም የሚገርም ታሪክ አላቸው። አንድ ነገር ልንገራቸው። አንድ ጊዜ ኡሙ ሱለይምና አቡ ጦልሃ የሆነ ልጅ ይወልዳሉ። ያንን ልጅ በክስት እያሳደጉት እያለ ታመመና ሞተበት። ሲሞትባቸው ኡሙ ሱለይም ለባሏ በጣም ትሳሳለች። እንዳይደነግጥ፣ እንዳይጨነቅ፣ እንዳያስብ ልክ ሲመጣ እንዳለች ከይፈል ወለድ ኡሙ ሱለይም አላት። ልጁ እንዴት ነው ትንሻል ብሎታል አላት። ቃለት እነሆ አስከሉ ሚማ ካነ አው አብረት ከመጀመሪያው ቀዝቀዝ ብሏል አለችው። ይሄ ቅን ያነጋገር ነው። ከነበረበት ቀዝቀዝ ብሏል አለችው። ተመልከቱ። ምን ሙቷል ብላ ማስደንገጥን ስለፈራች ነው። ከዛ የሆነ ነገር አደረገች። ምን ተኳኳለች፣ ራሷን አበጃጀች፣ አዘጋጀች፣ ተጣጠበችና ወደ ግንኙነት ጋበዘችው ባሏ። ግንኙነት አደረጉ። ሌሊቱን ሙሉ አልነገረችውም። ጠዋት ንጋት ላይ እንዲህ አለችው፣ የአባ አንድ ጥያቄ ልጠይቅህ አለች። እሺ ጠይቅኝ አላት። ለምሳሌ ለው አአረከል ጋሩ ጎረቤቶች የሆነ የሆነ ነገር ቢያውሱ እነዛ ትውስን ያዋሱት ሰዎች ያዋስንህን ዕቃ መልስ ይሉ አተርዱ ለሁም አው ተምናዑሁም እሺ ብለህ ትመልሳለህ ወይንስ እምቢ ትላለህ? ያዋሰ ሰው እኮ የዕቃው ባለቤት ነው። ያዋሰማ ያዋስኩህን አምጣ ካለ መስጠት ነው ያለብን አላት። እንግዳውስ አለች የልጅህን አጅር ከአላህ ፈልግ አለ። ሙቷል እንዳለ አዎ ሙቷል አለች። በጣም ተቆጣ። ፈከይፈ ተስመዒ هذا ፈከይፈ ትለጥኺኒ እንዴት እንደዚህ እንዲጨማለቅ ታደርጊያለሽ? የልጅ አስከሬን ተቀምጦ ከአንቺ ጋር ግንኙነት በጣም ተቆጣ። ጧት ሱቢ ነብዩ ጋር ሄደ፣ ነገራቸው ክስተቱን ሁሉ። የእሷ ስራን የእሷ ሶብርና ስራዋ በጣም ገረማቸውና አረስሙን ሌይላ አሉ ነብዩ አለይሂ ሰላቱ ወሰላም ግንኙነት አደርጋችሁ ለሊት አሏቸው። ነዓም ባረከላሁ ለኩም በሉ ግንኙነታችሁን አላህ በረካ ያደርግላችሁ። ልጁ ሲወለድ ልጁን ይዛችሁ ነው አላችሁ ነብዩ አለይሂ ሰላቱ ወሰላም። የሚገርመው ያቺ ግንኙነት በረካ ነበራት። ልጅ ተጸንሷል ይላል። ያ ተወለደ ልጁ ልክ ሲወለድ አነስ ብን ማሊክ እኔ ነኝ ይዤ መጣሁት ብሏል። ለነብዩ ሰጣቸው። ነብዩ ቴምር አላመጡና አኘኩና አስቀመጡለት ለህፃኑ ልጅ አፍሯል። ዋጠው አወሉ ማበለገት ሲጀው ፊ ሀዘል ኢብን እዚህ ህፃን ልጅ ሆድ ውስጥ መጀመሪያ ያረፈው ነገር የእናቱ ወተት ሳይሆን የነብዩ ምራቅ ነበር። በዚህ በረካ ይሄ ልጅ አድጎ ወደ ዘጠኝ ሐፊዞችን ወለደ ይባላል። هذا من البركة هياتو مرأة صالحة مثل هذه كما ندعينا እኛ እንደምንለው ኡሙ ሰለይም የምትገርም ሴት ናት። አንድ ሌላ ልንገራችሁ፣ ሁለት የሁለት ሰዎች በጣም ይገርሙኛል እና አንድ ጊዜ ነብዩ አለይሂ ሰላቱ ወሰላም ጋር እንግዳ መጣ። እንግዳ መጣና እንግዳው ምንም የሚመገበው ነገር ስለሌለ ነብዩ አለይሂ ሰላቱ ጠይቃቸው ምንም ነገር የለም። ነብዩ ቤት ሄዱ። ሚስቶቻቸውን ዘጠኝ እንዴት ተመላለሱ። ምግብ አለ የለም፣ ውሃ ብቻ ነው። እዛም ትሄዱ እዛም ትሄዱ እዛም ትሄዱ ሁሉም ቤት አጥኑ። በቃ ይሄንን የአላህ እንግዳ ማንም ያስተናግድልኝ ሲሉ አቡ ጦልሃ እኔ ያለ አቡ ጦልሃ ያዘና እንግዳን ኡሙ ሱለይም የነብዩን አለይሂ ሰላቱ ሰላም እንግዳ ይዤ መጥቻለሁ፣ ትቀበያለሽ? አዎ ግን ምግብ የለም ማለት ምን የህፃናቶች ምግብ ብቻ ነው ያለው። አይ እነሱን እንደምንም ብለሽ አባብለሽ አስተኛቸው እንቅልፍ ይሰጣል። እሺ እንደዛ አድርጋ አስተኛ። የሚገርመው በጣም መብራቱን ራሱ አጥፍቷል። መብራቱን ቀስ ብላ አጠፋች፣ ምግቡን ካቀረበች በኋላ ለምን ምግቡ የህፃናቶች ትንሽ ምግብ ነው። ሶስቱም ሰዎች አብረው ቢመገቡ ሸኒ ይዘዋል። እሱ ትንሽ ስለሚይዘው አይበላም። መብራት ከጠፋ ግን እነሱም እየበሉ ይመስለዋል። ጥርግ አድርጎ በላ እንጂ አደረ። والله القرآن ايه آمسك ويؤثرون على أنفسهم ولو كان بهم خصاصة يمي لو آية فراسة سولا يلوتين يمي من سلاقو سبين ورسو من قوي لو آية من نتون يمتو إني لابد أما أن بس هنا تتاري سبحان الله أم سليم وهي امرأة أبي طلحة قالت إن ذلك يا رسول الله يا الله ملاك تنيه يا لتشكل إن الله الله لا يستحي من الحق مجمع الله حتى آخر عيشه عند براس الله حتى آخر عيشه كل من ذنبه ያለውን ነገር ሁሉ ሐታ ኒሳኡኩም ሐብቱን ለኩም ፈአቱ ሐርሰኩም አናሽርኩም ይህን እስከ ማለት ምንም ከሐቅ አላህ ራሱ አያፍርም አለ ወይም ደግሞ ሐቅን አትጠይቁ ብሎ አይከለክልም። እነላህ ላ የምነዑ አን ሱአሊል ሐቅ ይሄ መንደርደሪያ ነው ያደረገችው። የምታመጣው ጥያቄ ለሴቶች ሴቶች የሚጠይቁት ወይም ወንድ ፊት የሚያነሱት አይደለም። እንኳን ሌላ አጅነብይ ፊት አይደለም፣ እባሏ ፊት ትንሽ ማፍረት ሊይዛት ይችላል። ነብዩ ጋር ቀርባል ነው እንዲህ አለቻቸው። ብልጥ ጀግና። ለዚህም ነው ኒዕመ ኒሳኡ ኒሳኡል አንሳርያ ለም የምናሁነ ሲተፈኩሂ ምን ዲን አልሐያ ያ ረሱላላህ ኢነላህ ላ የስተሒ ምን አልሐቅ አላህ መቼም ሐቅን አፍሮ አይተውም። فهل على المرأة በሴት ልጅ ላይ አለባት من غسل ገላ ትጥበት አለባት አለቻቸው። إذا احتلمت በህልሟ ስታይ ትጥበት አለባት ያ ረሱላላህ። እህቲና ማለት ምን ማለት ነው? ማይራሁና ኢን አንድ ሰው ተኝቶ ግንኙነት ሲያደርግ የሚያየው ነው። ኢዳ ሰለመት ኢህቲላም ስትሆን በህልሟ ከባሏ ጋር ግንኙነት ብታደርግ ክትበት አለባትን ብላ ጠየቀቻቸው። ቃለ እንደታ አሉ ነብዩ አለይሂ ሰላቱ ወሰላም። አዎ ትታጠባለች አሉ። ኢዛ ረአት ልማ ባይሆን ፈሳሽ ካየች ትታጠባለች። ፈሳሽ ካየች ትታጠባለች አሉ። ፈሳሽ አልሐዲስ ሐዲሱ ይቀጥላል። ሐዲሱ ይቀጥላል። አልሐዲስ ሐዲሱ ይቀጥላል። እንዴ ፈሳሽ ታያለች እንዴ ብላ ጠይቃለች። ቀጣዩ የሚመጣው የእናንተ ኪታብ ከዚህ ቀጥሎ ነው ያመጣው። የእናንተ ክታብ ከዚህ ቀጥሎ ነው አልሐዲስ ከሚለው ቀጥሎ እንዴ ወሐል ይህቱ ሊከሰት ይችላል ሴት ፈሳሽ እንደ ብላ ጠየቀች ለአለሁ አታውቅም ወይም ደግሞ ብዙ ሴቶች በህልማቸው አያዩም ማለት ነው ወይም ፈሳሽ አይታ በህልሟ ግንኙነት ስታደርግ ፈሳሽ ነገር ወደ ሲወጣ አይታ ይህን ጥያቄ ጠየቀችው እንጂ ሴቶች ያያሉ ፈሳሽ አላቸው ቃለ ነዓም እንዴት ኢዛ ረአት አዎ ፈሳሽ ካይ ይገባል ፈሳሽ ካየች አዎ ትታጠባለች አሉ ነብዩ አለይሂ ሰላቱ ወሰለም። ከዚህ ደግሞ ሌላ የምንረዳው ነገር አለ። እኛ አንድ ሰው ግንኙነት ሲያደርግ አደ احتلام በቃ احتلام ሆኗል ማለት ነው። ፈሳሽ ከሌለ ህጥበት የለበት። በግልጽ ግንኙነት ግን ፈሳሽ ቢወጣውም ባይወጣውም ይታጠባል። በትክክል በ normal ግንኙነት በባህር እያወቀ የሚገናኝ በህልሙ ከሆነ ግን ፈሳሽ መውጣቱን ካላወቀ ካልተሰማው ልብሱ ላይ ካላየ ህጥበት የለበት። ይህንን እንደዚህ ነው። ግልጽ ነው። إذا احتل إذا رأت المعنى الحديث حديث متفق عليه اللي ፈሳሽ ታያለች እንዴ ብላ ጠየቀች። ነብዩ አለይሂ ሰላቱ ወሰላም እንዲህ አሏት ወሚን አይነ የኩኑ ሸባ እና ፈሳሽ ካላየች አንድ ልጅ እናቱን እንዴት ይመስላል አሉ ነብዩ አለይሂ ሰላቱ ወሰላም። አንድ ልጅ እናቱን የሚመስል ልጅ ሊወለድ ይችላል። እናቷን የምትመስል ትወለዳለች። እና እናት ፈሳሽ ከሌላት ሴት ፈሳሽ ነገር ከሌላት ልጁ እንዴት እናቱ ሊመስል ቻለ? የሚመሳሰለው እኮ ፈሳሽ ስላለ የእሷን ማስተዋጽኦ ስላለበት ነው አሉ ነብዩ አለይሂ ሰላቱ ወሰለም። ፈሳሽ እንዳለ አረጋገጡ ማለት ነው። አንቺ ሙተፈቅ አለይ ቡኻሪ ጥያቄ ካለ ጠይቁ። ሌላም ሐዲስ አላቸው ነብዩ አለይሂ ሰላቱ ወሰለም ያለው አንድ ልጅ አባቱን የሚመስለው ኢዛ ሰበቀ ማኡ ረጁል ማአ ዘውጀቲሁ ማአል መርእ የአንድ ሰው የባሉ ፈሳሽ ከሚስት ፈሳሽ በፊት ቀድሞ እንትን ካለ አባቱን ይመስላል ይላል። ሐዲስ ነው ቡኻሪ ላይ የተዘገበ ነብዩ አለይሂ ሰላቱ ወሰላም ናቸው። ወኢዛ ሰበቀ ማኡል መርአቲ ማአረጁል አልወለዱ የሽፈሁ ኡመ የሴቲቱ ፈሳሽ ከቀደመ ከወንዱ እናቱን ይመስላል፣ የአባት ከቀደመ አባቱን ይመስላል። ወስድ እ ተበልቆ ሳይንቲስቶች ራሱ power ምናምን እንትን ከጂን ከዲኤንኤውን ጋር አያይዘውታል። ይሄን ይሄንኛው እንቁላሉን ሲመታ የወንዱ ከሆነ የሴቷ ከሆነ የሆነ እንትን ነገር ያነብብኩት ነገር አለ። አገናኝቶታል። ትክክል ነው ብለዋል ሐዲሱ تأييد ሰጥተውታል። እንኳን እንኳን በፈለገ መልኩ تأييد ባይሰጡት እንኳን ነህኑ ንቀድም ልሐዲስ አላ ኩሊ ረእይ መለሁ ረእዩን እንደው በ techno እንደፈለገ ቢያደርጉት እንኳን የነሱን ሐዲስ ነው የምናስቀድም። የፈለገ ነገር ቢፈጠር ለምን maximum point ድረስ አልተረዱም። ገና አዲስ እያወቁ ነው። አሁንም ገና ገና ፈጠረው አላለቀም። ሐዲስ ነው የምናስቀድም። ተጓልተን ምንድነው ወንድ ልጅ ለመውለድ ይስታል የእንድ ግሰና Eh, eh? የወንድ ልጅ ከሆነ ራቅ ያስል ሴት ከሆነ ቅርብ አነ ማሰብ ቃላ አልሰማሁም አላህ የሰጠን ልጅ ሁሉ በረካ ነው ኢንሻአላህ ዱዓ ማድረግ ይቻላል ልጅ ሷሊህ ብቻ አይደል መርየም ዒሳን ወልዳለች አይደል ማሻአላ ታላላቅ ሰው ወልይ ልትወልድ ትችላለች ሴት ብትመጣ ሴት ልጅ መከራ ናት ማለት አይደለም። ለሴት ልጅ የሚገርም ደረጃ ይደረሳል፣ በወንድ ልጅ የሚገርም መከራ ይመጣል። እሱ አይደለም እሱ አላህ የመረጠልና አላህ ያስተካክለው ነው እንጂ ሴት ልጅ ስለመጣ ወንድ ልጅ ስለመጣ ና እዚህ አይነት ነገር ውስጥ አትመካ ብሎ ነገር የለም። የሴት ልጅ አንድ ሴት ልጅ ትበቃለች። መርየም ወለደት ዒሳ አንድ ልጅ ይበቃል። ከአርባ ልጅ ሙሐመድ አንድ ናቸው ልናፈጥ ዋናው በረካው የሚመጣው ነገር ነው። ለሴት ወለድ አለ ሲወለድ ልብህ ምንም እንዳይሰጥ ቅር እንዳይል ከዚህ ሴት ልጅ ጀርባ የሚገርም ነገር እንዳለ ተስፋ አድርግ ለአንዱ አድርግ ብቻ ወለደ ብቻዋን የሚገራርሙ ወንድ አለ አይደል ቀጭ አባቱን ያፈለች እየዘረፈ ስንት አለ አይደል እንደዛ አይደል ወንድ ስለመጣ ሴት ስለመጣ አይደለም አላህ በረካሁን ያለው ይሆናል እንደነ አይሻ አይነት ሴት ሊወለድ እንደነ ኸዲጃ አይነት እንደነ ሳራ አይነት ሊወለድ ይችላል ያ አላህ ስንት አለ ወላሂ ወንድ ልጅ ባልወለድኩ ምን ነው ሴት ሆኖ ቢሆን ይሄ እኮ ባህል ነው። ወንድ ልጅ በቃ ያስከብራል፣ ግርማ ሞገስ አለው፣ ግቢው ይደምቃል፣ ምንድን ይሞቃል ምናምን ነው። ሶ هذا رأي ቁርአን እንደዛ አላስተማረም፣ ሐዲስም አላስተማረም። ዋናው በረካው አላህ የሰጠን ሁሉ ለኛ ኸይር ነው። አው የነብዩን ሐዲስ ለመጠቀም ከፈለክ ያንተን ማስተን ይሰማ ግዴ ነው ሐዲስ እንዳለ ሐዲስ እኮ ነው አልሽው። አይገርም። በጣም ኮስተራ አሁን ደዳን ዋንም ዋና ነስ ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ይላሉ። ስለ መርዓ ልጅ ተራ ይኸው ሐዲሱ ቀጥሎ የመጣው ያንስ ማለት ነው ተራ ፊ መናሚሃ አንድ ሴት ልጅ በህልሟ ብታይ አሉ ነብዩ አለይሂ ሰላቱ ወሰለም ማያረረጁ ወንዱ የሚያየውን በህልሟ ብታይ ፈሳሽ ማለት ነው ካለ ነብዩ አሉ ተፍተት ገላዋን መታጠብ አለባት አሉ ሐዲሱ ሙተፈቅ አለይሂ ወዛ ደግሞ ሙስሊም ፈቃለት ኡሙ ኡሙ ሰለማ የነብዩ ሚስት የጠየቀችው ኡሙ ሱለይም ይህንን ጥያቄ ድጋሚ ያቀረበችው ደግሞ ኡሙ ሰለማ እንዳለቻቸው ወሐለኩም ወሐለኩም ሀዳ እንደዚህ አይነትም እንዴ አለ ወሐለኩም ሀዳ ይህ ሊሆን ይችላል አንድ በህልሟ ሴት ታያለች ወይ ወይም ደግሞ ሲልክ ልጅ ፈሳሽ ወይ ሁለቱን ጥያቄ ነው ይችላል። በህልሟ ታያለች ልጅ ላለሁም ሙሰለማ ታጣቀምና ነው ይገረማል እንጂ ያሉ ሴቶች قال نعم አዎ አሉ ነብዩ አለይሂ ሰላቱ ወሰለም ፈሳሽ አላት አይነ የኩኑ ሸበ እና ልጅ እናቱን እንዴት ይመስላል ባይኖር ኖሮ የሴትም አስተዋጽኦ አለው አሉ ነብዩ አለይሂ ሰላቱ ወሰለም አሁን ቃዒዳውን መያዝ ያለብን ነገር ገላ ትቅበር በእህቲላም ጊዜ እንዴት ነው ገላ ትቅበር ምን ፈሳሽ ላይ ለምሳሌ ተኝተን ጠዋት ስንነሳ ብዛት የሚከፈት ነገር ነው እኛ ጋር ወጣቶች እንትን ያስቀመጡት ነገር አለ ምን አለ አንደኛ ጠዋት ሲነሳ ፍጹም እንትን ፈርማይቶ ከሆነ ገላፍት በትወጅ ይወጅበታል። የአጋጣሚ ሲፈጸው ካልተሰማው ካልነቃ ካልባለነ ማለት ነው። እርጥበት አይ እርጥበት ሳይ ደረቁን መፈለግ አለበት፣ በሽታ መፈለግ አለበት፣ በመልክ መፈለግ አለበት። ፈርሙን ካገኘው ፈርሙን ካገኘው ገላፍት በትወጅ ይወጅበታል። አንድ ጨረስ። ምንም ነገር አላገኘም፣ እርጥበት ብቻ አግኝቷል። የዚህ ጊዜ ራሱን ይጠይቃል። ማታ ከአጅነብይ ጋር ወይ ከሆነ ከዘውጀት ጋር ከምን ጋር የሆነ ነገር አድርጋለሁ ተነስቶብኝ ነበር ሸህዋዬ ሰልቶ ነበር ተንቀሳቅሶ ነበር የሚለውን ነገር ያጠናል። እንደዛ ከነበረ ለአለሁ ምንድነው መዝይ ነው መታጠብ ሽንጃ ማድረግ ብቻ ነው ያለበት። ያ ከለለ ደግሞ ለህቲያት ይታጠብ ነው ያለው። ገብቷችኋል ያልኳችሁ እኔ በራሳችሁ ላይ የሚፈሰስ ምንድን ነው አለ ሶስት ሁክሞችን ነግራችኋለሁ ዑለማዎች ተጠቅመዋል ወሰነ ገናል አንድ ሰው ሌሊት በእህላሙ ግንኙነት ሲያደርግ ካየ ካወቀው ከወጣው ከተሰማው ገላት ዋጅብ ነው ያለ ምንም ጥያቄ። ጠዋት ሲነቃ ግን ብልቱን እርጥብ ሆኖ ቢያገኝ ሶስት ጥያቄ እሺ ምንድን አልኩ? ጠዋት ሲነሳ የሆነ እርጥበት አየ፣ ፓንቱ ላይ እርጥበት አየ። የ sperm ነገር ካየ በመልክም ይሁን በሽታ የ sperm ነገር ካገኘ ገላተበቱ ያለምንም ጥያቄ ይወጅብበታል። እሺ ያንን የ sperm ምልክት ካላገኘ ሁለት ጥያቄዎች ይነሳሉ። ምን ወይ ከመተኛቴ በፊት ስሜት የሚቀሰቅስ ነገር አድርጌ ተገነ እንትን ተነጋግሬ ነበር ወይ አድርጌ ነበር የሚለውን ነገር ያደርግና አዎ አዎ አዎ ካለ ስፐርም ሳይሆን ምንድነው ነዝይ ነው። ምክንያቱም ስሜቱ ተንቀሳቅሶ ስሜቱ በሚቀዘቅዝበት ሰዓት ምንድነው የሚመጣው? ነብይ ስለሆነ ምንም ነገር አልተከሰተ፣ ምንም ነገር የለም፣ ምንም ስሜትም አልተነሳም፣ ምንም ነገር አላልኩም ካለ ደግሞ ለህያጡ ገላውን ይታጠብ ላለሁ ምን ሊሆን ይችላል? ተርምል ይህንን ለህያጥ አድርገውታል። ተመልከቱ ዑለማዎች ወአን አይሻ ረዲየላሁ ተዓላ አንሃ ቃለት ካነ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰላም ነበሩ። የግተሲሉ ሚን አርበዒን ከአራት ነገር ይታጠቡ ነበር። ሚነል ጀናባ ከጀናባ ይታጠቡ ነበር። ወየውሙል ጁሙዓ የጁሙዓ ቀን ይታጠቡ ነበር። ወሚነል ሒጃማ ዋግምት ተጠቅመው ይታጠቡ ነበር። ወሚን ገስሊል መይት መይትን አጥበውም ይታጠቡ ነበር። ነብዩ አለይሂ ሰላቱ ወሰላም አራቱ ማለት ነው። የሚገርመው አራቱም ተመሳሳይ ሁክም አይደለም ያላቸው ነብዩ አለይሂ ሰላቱ ወሰላም ሚነል ጀናባ ይታጠቡ ነበር። ኢጅማዕ አልዑለማ ነው ያለው። ይሄ በሐዲስም አለ፣ በቁርአንም አለ፣ ኢጅማዕ አልዑለማም አለ። ከጀናባ መታጠብ አንድ ሁለተኛ ወየውሙል ጁሙዓ ነብዩ የጁሙዓ ቀን ይታጠቡ ነበር። እንደ ጅምሁር ዑለማ አብዛኛው ዑለማ ዘንድ ዋጅብ አይደለም። አራቱን መዝሀብ ጨምሮ ጁሙዓ ቀን መታጠብ ዋጅብ አይደለም፣ ሱና ነው የሚለውን ይዛሉ። ሙሐዲሶች ደግሞ ዋጅብ ነው የሚለውን ይዛሉ። ቀጣዩ ሐዲስ እሺ እንላለን። ለማንኛውም ኺላፍ አለበት። ጀናባ ላይ ኺላፍ የለም። ነብዩ ከአራቱም ታጥበዋል ነው ያለው። ከጀናባ ታጥበዋል፣ የውመል ጁሙዓ ታጥበዋል። ሂጃማ ምንድነው ሂጃማ እ ከሂጃማ ታጥበዋል። ወሚን ገስል መይት መይትን ካጠቡ በኋላ ታጥበዋል። አንደኛ ከጀናባ መታጠብ ኢጅማ አለበት። ወየውመል ጁሙዓ ጅምሁር ዑለማ ሱና ነው፣ ሙሐዲሱ ዘንድ ዋጅብ ነው። ይሄ ኺላፍ ወሚን አልሂጃማ ብትታጠም ባትታጠም ችግር የለም። ለምን ከኋላ የቀራ ነው ሐዲስ አለ። ነብዩ አለይሂ ሰላቱ ወሰለም ሂጃማ አድርገው ወዘሀበ ኢለ ሶላት ወሶላ ወለም የተወበእ የሚል ቀርተናል። ጀነባ ዋጅብ እንዳልሆነ እንጠቀማለን። ለእህቲያጡ ከደሙ ለመጥራት ካልታጠበ በስተቀር እንጂ ዋጅብ አይደለም። ወሚን ገስሊል መይት መይት ካጠቡ በኋላ ገላ መታጠብ ይህንንም ከነ ኺላፉ አይተናል። ዋጅብ ነው ዋጅብ አይደለም ወይ ሱና ነው ሱና አይደለም። ሌላ ሐዲስ ተመልክተን ነበር። መሐመድ አሚን ምንድን ነው ምን በሚለው ታጠቡ የሚል ሀዲስ ቀርተናል። ነት ነው ላይ ግን ሌላ ሐዲስ አምጥቼ ነግሬያችሁ ነበር ይሄ ይበቃችኋል አሉ ምን መይታችሁን ካጠባችሁ በኋላና ተሸክማችሁ አስከሬኑን ከወሰዳችሁ ከቀበራችሁ በኋላ ምን ትጥበት ይበቃችኋል ነው እጃችሁን መታጠብ ይበቃል ነው ያሉት ስለዚህ ይሄ ራሱ ዋጅብ አይደለም ከፈለገ ይታጠብ ካልፈለገ ይቶ ለምንም ትእዛዝ ውስጥ አይገባም ይሄ ضعيف ነው ማለት ነው ራሱ ضعيف ነው የሚወጣው ረዋሁ አቡ ዳውድ ወሰሐሁ ኢብኑ ኹዘይማ ሐዲስ ሰሂህ ነው ብሏል ወላኪን ፊህ ضعيف የሆነ ነገር አለበት ይሄንኛው ማለት ነው በዛንኛው ስለሚቀር ያንኛው በጣም አሰፋ የሆነ ሐዲስ ስላለ ተግባባል ይሄ ግልጽ ነው وعن ابي هريره رضي الله تعالى عنه في قصه ثمامه بن اوسال ስለ ثمامه ابن اوسال የተነገረ ክሷ ነው አቡ ሁረይራ ናቸው የዘገቡት ከቅሰቲ ثمامه بن اوسال ثمامه ابن اوسال ባለፈው ዳዕዋ ተደርጓል አይደል መሐመድ ጀማል ዳዕዋ ሲያደርግ ይህንን ቅሷ ነግሯቸዋል ثمامه እብነ ኡሳል የሚባለው ሰሐቢ የየማማ ሰው ነበር። የማማ የምትባለው የድሮዋ ከተማ የአሁኑቷ ሪያድ የሳዑዲ አረቢያ ደጋማው ክፍል ማለት ነው። የማማ ይሏታል። የየማማ ዋና አስተዳደር ነበር በዛን ጊዜ እና የነብዩ ሰሐቢዎች በጣም ጨርሶባቸው ነበር። ወደ ሐጅ ወደ መካ እየመጣ እያለ ድንገት ነው ሰሐቦች መንገድ ላይ ያዙ። አመጡት። ነብዩ መስጊድ ሶስት ቀን ታስሯል። ከዛም በኋላ የራሱን ትሰልማለህ ወይንስ አትሰልምም እንቀተልተኒ ተቅትል ዳደኔ ነው ብትገል ደም የሚበቀል ወገን ከኋላ እኔን ይቅርታ ብለህ ከለቀቀኝም ደግሞ ዛከረን ያንተን ውለታ ከፋይ ነኝ፣ ባለስልጣን ነኝ አላቸው። ብትገለኝም ደም የሚበቀል ችግር የለም። ይቅርታ ካልከኝም ደግሞ ወረታህን ከፋይ ነኝ አላቸው። ከሶስት ቀን በኋላ ተጠቁት። ለማንኛውም ታሪክ ይሄን ይመስላል። ወአመረሁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አዘዙ። ወአመረሁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አዘዙ። አየቅተፊለ እንዲታጠብ አዘዙት ይላል። አዘዙት። ሌላ ቦታ ደግሞ ራሱ ሂዶ ታጥቦ መጣና በቃ ልቀቁት ይሄድ ብለው ሄደ። ታጠበና መጣ ታጠበና መጣና እስላምን ተቀበለ። ለምንድን ነው ቅድም እስላምን ያልተቀበልከው? አይ በግድ የተቀበልኩ እንዳይመስል ገላውን ታጥቦ በራሱ ጊዜ ነው የመጣው። አይ ነብዩ አዘዙት ነው። የተለያየ ነገር አለ ዑለማዎች ከዚህ ሀዲስ በመነሳት ገላ ገላትበት እስላምን በሚቀበል ሰው ላይ ይወጅባል ወይ አይወጅብም የሚል ነገር አለ። ኢማሙ አህመድና ለኢማሙ ሻፊዒ ይወጅባል የሚለውን ይዟል። ኢማሙ ማሊክና ኢማሙ አህመድ ይወጅባል የሚለውን ይዟል። ኢማሙ አህመድና ኢማሙ ማሊክ ይወጅባል ያለውን ይዟል። ኢማሙ አቡ ሐኒፋ ኢማሙ ሻፊዒ ደግሞ ተፍሲል ውስጥ ነው የገቡት። ገላ ገላ ትጥበት የሚወጅብበት እስላምን የሚቀበል ሰው እስላምን ከመቀበሉ በፊት ግንኙነት አድርጎ ጀናባ ከሆነ የሚወጅበት እንደዛ ነው አሉ ኢማሙ ሻፊዒ። ኢማሙ አቡ ሐኒፋ ደግሞ ጭራሽ ገላ ትጥበት የለበትም፣ አይወጅበትም። ከፈለገ ይታጠብ ይችላል፣ ከፈለገ ይታጠብ እንጂ አይወጅበትም ብለዋል። لأن الإسلام يجب ما قبله ራጅሁ ዋጅብ አይደለም ዋጅብ አይደለም ዋጅብ ለምን አዘውት ነው አላዘዙትም? በራሱ ጊዜ ነው። ቀይስ ብኖ አሲም የሚባል ሰው እንደዚህ ታጥቧል። ለምን እንደሆነ ታውቃላችሁ? ራጅሑ አመዛኙ ወይንም ብዛት ሙሐዲሶች የሚቀበሉት አይወጅብበትም ያለውን ሙተዋቲር ሐዲስ አልመጣም። ነብዩ የሰለመን ሁሉ አልጠየቁም። እስላምን ተቀበልኩት ገላታት መሃል ብለው አያውቁም። ራሱ የተነገረን ሁለት ሁለት ሰዎች ብቻ ናቸው። ሱማመ ብኑ ኡሳልና ቀይስ ብኑ አሲ ቀይስ ብኑ አሲምንም ቢዳ ታጠብለውታል። ስለዚህ ለአላህ ለተእኪል ሊሆን ይችላል፣ ለማጠናከል ሊሆን ይችላል ኢስቲህባብነት እንጂ ዋጅብ አይሆንም። ዋጅብማ ቢሆን ኖሮ ብዙ እስላምን የተቀበለ ሰው አለ ገላቸውን ታጥበዋል ብለው ነብዩ አልጠየቁም። አንድ ሙዓዝ ብን ጀበልን የመን ሲልኩት ሸሃደትን ከተቀበሉ በኋላ ሶላትን ገና በመካከል ገላ መታጠብ አለባችሁ የሚለውን አልተናገሩም። ለዚህ ሙተዋቲር ሐዲስ አልመጣም ነው ሐዳሁ ራጅህ ዋጅብ አይደለም የሚለው ነው ራጅህ የሚያደርጉት እስላምን የሚቀበል ሰው ወአመረሁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አዘውታል አየብተሲለ ገላውን እንድታጠብ ይህ ሰነድ አለ በራሱ ጊዜ እንጎታጠበ የሚል አለ ረዋሁ አብዱረዛቅ ወአስሉሁ ሙተፈቅ አለይ ቡኻሪ ሙስሊም ላይ አለ ይህ ሐዲስ አስሉ ስለዚህ እስላምን የሚቀበል ሰው ገላጥበት ይወጅበታል አይወጅበትም ራጅሃ ይወጅበትም ነው አይደል ራጅሃ ይወጅበትም ማሊክና አህመድ ምን አሉ ኢማሙ ማሊክና አህመድ ዋጅብ ነው ኢማሙ አቡ ሐኒፋ ኢማሙ ሻፊዒ ምን አሉ ኢማሙ ሻፊዒ ምን አሉ ኢማሙ ሻፊዒ መጀመሪያ እስላምን ከመቀበሉ በፊት የሚያስወጅብ ነገር ፈጽሞ ከሆነ ይወጅበት። ኢማም አቡ ሐኒፋ ምን አሉ? ራሽ የለበትም ማለት ራጅሁም ይሄ ነው፣ ዋጅብ አይሆንም። ይታጠብ አውላ ነው፣ ጥሩ ነው። እኮ ሰነ እንትን እኮ ስላለ ነው እንትን ስለሆነ ሙተዋቲር አይደለም ሐዲስ ሙተዋቲር አይደለም ሙተዋቲር አይደለም አዎ ሙተፈቅ አለህ ሙተፈቅ አለህም ምን የሚል ሐዲስ አለ መሰለህ ሌላ ነብዩ አለይሂ ሰላቱ ወሰላም እስላምን የተቀበሉትን ሌሎችን ሰዎች ነብዩ አላዘዙ ይሄ እኮ በጣም አስፈላጊ ነገር ነው። ገላ መታጠብ ከወጀበ ገላውን ካልታጠበ ሶላት ተቀባይነት የለውም ማለት ነው። ስለዚህ ይሄ ግን ሙተዋቲር የሆነ ነገር መምጣት መድረስ ነበረ። ምን የሚል አለ ሌላ ሐዲስ የቀይስ ብኑ ዓሲምን ብትታጠብ ጥሩ ነው የሚል ነገር ተናግሮታል። ታጠብ የሚል ትእዛዝ አላዘዙትም። እዚህ ላይ ራሱ ሐዲሱ ላይ ሁለት አይነት ሐዲስ አለን ያልኳችሁ። ሱማመ ተብኑ ዑሳን በራሱ ሂዶ ታጠበ የሚል አለ። በራሱ ጊዜ ታጥቦ መጣና አሁን እስላምን ልቀበል አላቸው። አሁን ራሱ እስላምን መቀበሉን ያወቁት ታጥቦ ገላውን ታጥቦ ከመጣ በኋላ እስላምን ልቀበል አላቸው። ለምን አሁን ምን አነሳሳ ሲሉት አይ ቅድም ያልተቀበልኩት በኃይል ገባ እንዳልባል ብዬ ነው አላቸው። ስለዚህ ታጥቦ ከመጣ በኋላ ነው እስላምን የተቀበለው። አንድ ይሄ ይሄን አይነት ደግሞ ራሱን የቻለ ሐዲስ አለ። ስለዚህ ሐዲሱ ነብዩ አዘውት ነው በራሱ ጊዜ ሄደን የታጠበው ሁለቱንም አስያዘ። በቃ ሙስተሐብ ነው አሉ። ዋና ትዕዛዝ ቢሆን ኖሮ አምር ቢሆን ኖሮ ምን ይሆን ነበር? ሙተዋቲር ይሆን ነበር። ሙኻለፍ አይፈጠርም ነበር። ሐዲሱ ከሁለት አይነት ነው አልኳቸው። በራሱ ጊዜ ሄዶ ታጥቧል የሚል አለ፣ ነብዩ አዘውት ታጠበ የሚል አለ። ነብዩ አዘውታል የሚል ቁልጭ ያለ ይሄው ብቻ ቢሆን ኖሮ ትዕዛዛቸው በዋጅብ ይተረጎምና በቃ ጠንካራ የሆነ ደሌላ ለምን ነበር አንድ ግን ራሱ ሄዶ ታጥቦ መጥቶ እስላምን ተቀበለ እንላለን። ሀታ ራሱ እስላምን የተቀበለው ለነብዩ አዋጅን የነበረው ራሱ ሄዶ ታጥቦ ከመጣ በኋላ ነው። እስላም መቀበልን ያወቁ ገና አሁን ምን ገፋፋ ያለ ተግባባን አይደል? ታሪኩ ገባል። እሺ ንጹህ ሆኖ ለመጥ አ ናም ናም መጀመሪያ ራሱ አንድ ደግሞ እችን ጥያቄ ስታነሳ የሚነሳ ጥያቄ አለ። መጀመሪያ ራሱ አሁን እስላምን ልትቀበል ነው እንደ እያሉት ነው። ገና ገና እስላም መቀበሉን አሁን ነው ያወቁት። አሁን ነው ራሳቸው ሳታወቁት እንደ ከታጠበም በኋላ ነው እስላምን ራሱ አሁን መጥቶ ያወቁት። አንድ ያለ አዘውት ነው አላዘዙትም ይሄ መታጠብ አለመታጠብ ምን አለ መሰለ ለራሱ ለንጽህና ሊሆን ይችላል የሚታጠበው። አንድ ንጽህ እናደርጋለን ንጹህ ሆኖ ለመቅረብ ለምሳሌ የሆነ ቆሻሻ ምናምን ነገር ሊኖርበት ወይ ጀናባ ሊኖርበት ወይ የሆነ ነገር ሊኖርበት እስላም ውስጥ ስገባ ንጹህ ሆኜ መቅረብ አለብኝ የሚል እህቲማል ሊያስይዝ ይችላል። ውሳኔ ልንሰጠው አንችልም። ለዚህ ሊሆን ይችላል ብለን ምን ለማለት ወሲያ በከፈቱ ወሲያ ብዙ ትርጉም እኮ አለ። ወሲያ በከፈጦ ሄድ ቀልበ ከፈጦ ሄድ ተብሏል። ቀልብህን አጽዳም ተብሏል። ምን እሺ ብዙ አይነት ትርጉም ነው የሚቀበለው። ችግር የለም። ሲያብህን አጽዳት ነጃሳ ሊነካው ይችላል። ብዙ ስለማይጠነቀቁ ያ ነገር ሊሆን ይችላል። ሶላት ላይ ልብስ ንጹህ ይሁን መጀመሪያ በነበሩበት ጊዜ የተለያየ ነገር ስለሚኖር ከዛ እንዳጠግም ምን ይችላል። ብዙ ኢህቲማል ነው ሱራቱ ያለው ወሲያበ ከፈጠሂር ቀልበ ከጠሂር ሚን ሽርክ ተብሎም ተተርጉሟል። አዎ እሱን ነው ወሰዱት። አልእስላሙ የጅቡ ማቀብ ለሁ ስለሆነ ምንም የሚያስፈልገው ነገር የለም። አንድ ትልቅ በጣም የሚያሳምንህ ወይም እኔን ያሳመነኝ ነገር ሙተዋቲር የለም ያለው ብቻ ሳይሆን ሙዓዝ ብኑ ጀበል ወደ የመን ሲላክ የታዘዛት ትእዛዛት አለ። ፈኢን አጧዑከ ሊዛሊክ ወደ ተውሂድ ጥራቸው መጀመሪያ ፈሊየኩን አወለ ማ ተድዑሁም ኢለይህ ሸሃደቱ አን ላ ኢላሃ ኢለላህ መጀመሪያ ወደ ላ ኢላሃ ኢለላህ ጥራቸው ፈኢንሁም አጧዑከ ሊዛሊክ እሺ ብለው ከተቀበሉ ፈአኽቢርሁም አነላህ ቀድ እፍተረደ ዐለይህም ኸምሰ ሰለዋትን ፊል የውሚ ወለይል ይሄን ነገሩ ፈሊግተሲሉ የሚል አልጨመሩ ነብዩ አለይሂ ሰላቱ ወሰለም። ይሄ እስላምና እስላምን መቀበልና ከእስላም ውስጥ መሆን መካከል border ወይንም ደግሞ እስላም ውስጥ ከገባ ያሉ ፈራኢዶች ተቀባይነት የሚያገኙት በገላ ቅጥበት depend ቢሆን ኖሮ ነብዩ عليه الصلاة والسلام ይገልጹት ነበር። ይሄ ነገር ራሱ አምጥተን دليل ለማድረግ አቅም የለውም ያሉት ለዚህ ነው። ወላሂ በጣም ያሳምናል። ሁለተኛ ሐዲሱ ቁልጭ ያለ ምንም احتمال ባይገባው ኖሮ አልሐዲስ እዛ ደኸለ ፊህ ኢህቲማል ፈላ ይጁዙ ፈላ የኩኑ ሊልኢስቲድላል ይላሉ ዑለማው። አንድ ሀዲስ ሁለት አይነት ትርጉም እኩል የሚቀበል ከሆነ ለማንም ደሊል አይሆንም። አንተም ደሊል ነው፣ እኔም ደሊል ነው። ለዛም ይመስላል፣ ለዚህም ይመስላል። ሌላ ጠንካራና ቁልጭ የሚያደርግ አንዱን ኢህቲማል መግዜ የሚያስከር ካልተገኘ አሁን ነብዩ ይህን ሰው ያዘውታል የሚል ቁልጭ ያለ ብናገኝ ኖሮ አዎ ትእዛዝ ከሆነ መታዘዝ ነበረበት። አራቱም መዛቤት ተበተኑ። ስለዚህ ነው ተግባባን አይደል? ሁለቱንም ይቀበላል። ሌላ ቦታ ታሪኩን ስታነቡ ሂዶ ታጥቦ መጣ ነው የሚለው በራሱ ፍቃድ። እዚህ ደግሞ ነብዩ አዘዙት ነው የሚለው። ካዘዙት ዋጅብ ነው ወይ? አአ አዘውት አይደለም በራሱ ጊዜ ይሄዳል። ሁለቱም እኩል ከሆነ ግን ሐዲሱ ትተዋለ ነው የለም። ለዚህ ነው አይወጅብም የሚለውን ራጂህ ያደረጉት ዑለማዎች። ገብቷችኋል? እሺ የየውመል ጁሙአን ላጥራችሁና ሁለቷም ብቻ وعن ابي سعيد الخدري رضي الله تعالى عنه ان رسول الله صلى الله عليه وسلم قال يا الله ملاكتኛል غسل يوم الجمعه የጁሙአ ቀን ገላን መታጠብ ዋጅቡን የግድ ነዋል የግድ ነዋል ነብዩ አለይሂ ሰላቱ ወሰለም ዋጅብ ነው ይሄ ደግሞ ዋጅብ ያለውን ፊደል ራሱ ቃሉን ያስቀመጠው ዋው አሊፍ ጂም ባ ዋጅብ ይህ ቁጭ ያለ ነገር ነው ዋጅብ ነው አላ ኩሊ ሙህተሊምን አላ ኩሊ ባሊግን ለቡሉግ በደረሰ ሰው ሁሉ ሙተሊም ማለት ኢህቲላም የሆነ ግንኙነት ያደረገ በህልሙ ማለት አይደለም። ያማ ጁማአን ባይሆን ይወጅብበታል። ጁማአ ባይሆንም ይወጅበታል። እዚ ሙህተሊም ማለታቸው ቡሉግ የደረሰ ማለታቸው ነው። غسل يوم الجمعة የጁሙዓ ቀን መታጠብ ዋጅቡን ዋጅብ ነው። አላ ኩል ሙህተሊም ለሁሉ ለአቅም አዳም የደረሰ ሁሉ ሴትና ህፃን እነሱ አይወጅብባቸውም። የውመል ጁሙዓ መታጠብ ጁሙዓው ስለማይወጅብባቸው መጀመሪያ አኽረጀሁ ሰብዓ ሰባቱም ዘግበውታል። ሙተፈቅ አለህ ብቻ አይደለም መሰለኝ ሰባቱም ዘግበውታል። የገላ ስጥበት ዋጅብ ነው ወይ? ቀጣዩን ሐዲስ ነው። ወአን ሰሙራ ረዲየላሁ ተዓላ ነ ሰሙራ ሰሙራ እብኑ ጁንዱብ ረዲየላሁ ተዓላ ነ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ይላሉ። ምን ይላሉ? መን ተወደአ የውመል ጁሙዓ የጁሙዓ ቀን ውዱእ አድርጎ ወደ መስጊድ ሄደ ፈቢሃ ወኒዕመት ያማረ ጥሩ መልካም ነገር ሰርቷል። ፈቢሃ በቂው ነው። ወኒዕመት ምንኛ ያማረ ነገር ሰጥቷል። በጣም ጥሩ ምን ያደረገ ውዳ አድርጎ ወደ ጁሙዓ ይሄድ ወመን ይغتسل ገላውን የማይታጠበ ከልጉስሉ አፍሶል እጥበት በጣም የተሻለ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ማወዳደር ከተፈጠረ ገላ ትጥበት ዋጅብ አይደለም ማለት ነው። የመል ጁሙዓ ይችኛቱን ሐዲስ ነው። ውዱ አድርጎ የሄደ ፈዲሃ በቂው ነው። ፈዲሃ ማለት በቂ ነው። ወኒዕመት ያማረ ነገር ሰጥቷል። ወመን እተሰለ ገላውን ደግሞ የታጠበ ሻወር የወሰደ ፈልቁስሉ አፍሰሉ ገላ መታጠብ በላጭ አወዳደውታል ማለት ነው። ውዱ ካደረገ ችግር የለም ገላ ባይታጠብም ያንኛው አፍሰል ነው ካሉ አይወዝም ማለት ነው። ዑለማዎች ያው የራሳቸው አካሄድ አላቸው። ጅምሁር አልዑለማ አይወጅብም ያሉት የውመል ጁሙዓ መታጠብ ሚንሁም አልአኢመቱ አርባ አራቱም አይማዎችም አይወጅብም ነው የሚሉት ወላኪን ሙሐዲሶች የራሳቸውን ነገር የተናገሩት ነገር አለ። እብነል ቀይም እንደውም የውመል ሶ እንትን ሶላት ላይ ፋቲሃ ላይ ቢስሚላህ ራህማን ራሂም ከመጨመር እያደረገ እያወዳደረ ነው የተናገረው። ይወጅባ ይሄ ዋጅብ ነው። ገላን መታጠብ ገላን መታጠብ የውመል ጁሙዓ በጣም ሙቀደም ነው፣ ዋጅብ ነው። ዋጅብ ያለው ለፍዝ ስላለ ለምን ለአነ الحديث الأول الذي رواه السبعة سبعة يذكرون حديث أصح وأرجح وأقوى ጠንካራ ሶሒህም በጣም ብርቱ ሐዲስ ነው። ረዋሁ እዛ ላይ ደግሞ ለፍዙን ዋጅብ ብለው አስቀምጠውታል። ያንኛው ሐዲስ ከዚህ መቀደም አለበት ብለው ተናግረዋል። ወላኪን ሐዲሱ ሁለቱም ሶሒህ ነው አሉ ሌሎች ደግሞ ሶሒህ ስለዚህ ምን እናድል ሱና ነው ይሄ ነገር። ያንኛው ዋጅብ ማለታቸው ነብዩ በቃ የማይቀር ነገር ነው የማይቀር ነገር ነው። በጣም ሙአከድ የሆነ ሱና ነው ለማለት ፈልገው እንጂ ያ እኛ የምናውቀው ዋጅብ የማይቀር የተወሰው ወንጀል ወንጀል ውስጥ የሚያስገባ ነገር አይደለም ብለዋል። እብኑ ተይሚያ አንድ ጀምዕ ያደረጉበት ነገር አለ። ይሄ በጣም ደስ ይላል። እብኑ ተይሚያ አንድ ሰው ከቆሸሸና የሆነ ሰውነቱ ላብ ላብ የሚሸት ከሆነ ይወጅብበታል። የሐዲስ ልብስ ላብ ላብ ካልሸተተ ደግሞ ችግር የለም የሚለው ሁለቱንም ሐዲስ ለማሰራት ማለት ነው። ገባችኋል? ጀምዑ ምንድን ነው? ይወጅባል አይወጅብ? ሱና ነው ያሉት እነማን ናቸው? ጅምሁር ዑለማ አብዛኛው ዑለማ ሱና ነው ነው ያሉት። አራቱም አይማውትም ሱና ነው ነው ያሉት። ይሄን ያዙ በቃ። ዋጅብ ነው የሚሉ መሐዲሶችም አሉ። ዋጅብ ነው ሌሎች ሐዲሶችንም ራሱ ስንሰማ ዋጅብ ነው ነብዩ አለይሂ ሰላቱ ወሰላም እንደተናገሩት ሐዲስ አለ። የመዲና ሰዎች ከገጠሩ አካባቢ የሚመጡትን አንድ ጊዜ እንዳሏቸው እናንተ ከገጠር አካባቢ የምትመጡ ሰዎች አይሻ ምን ትላለች? መንገድ ላይ በጣም አቧራ ስለሚ እንትን ስለሚልባቸው እያላባቸው ላባቸውና አቧራቸው በአንድ ላይ ሆኖ መስጊድ ሲገቡ ላብ ላብ ይሸቱ ነበር አለ ነብዩ አለይሂ ሰላቱ ወሰላም ለምን ጁማአ ጁማአ ላይ እኮ በጣም ታጥባችሁ ከስራ ስትመጡ ታጥባችሁ ብትመጡ ጥሩ ነው ብለው ነብዩ አለይሂ ሰላቱ ወሰለም አዘዋቸዋል። ይችን ነው እብነ ተይሚያ መሰረት አድርጎ ሄዶ ሁለቱን ሐዲስ ያገናኛቸው በዚህ ናም አሁንም ላብላብ የምንል ከሆነ መታጠብ በሽታ ጠረናችን የሚቀየር ከሆነ መታጠባችን ወደ ዋጅብ ይሄዳል። ከዛ ውጭ ያለው ግን ዋጅብ ነው ብሎ መደምደም ወይንም ደግሞ ሱና እሱ ላይ መጫን እንደዛ የለም። ግን እንደ ዋጅብ አድርገን ሱናን መያዛችን ደግሞ ማሻአላህ አለሙቀደም ተገባና እንደ ዋጅብ አድርገን የውመል ጁሙዓ ነብዩ ገላውን ታጥቦ አሰማምሮ ተቀባብቶ እንደውም ከሚስቱ ሽቱ ተጠቅሞ ወደ ጁሙዓ የመጣ አላህ እስከ ቀጣዩ ጁሙዓ ድረስ ያለው ወንጀል ይምረዋል ነው የውመል ጁሙዓ ያለውን ልብስ ለብሶ ገላውን ታጥቦ ብለዋል። ገላውን ታጥቦ ወየደህ ተቀባብቶ ወዩሲቡ ሚን ጢቢ ምርአቲ ዘውጀቲ ከሚስቱ ሽቱ የተወሰነ ተጠቅሞ ከመጣ እስከ ቀጣዩ ጁሙዓ ድረስ ያለው ወንጀል አላህ ይምረዋል ብለዋል። ስለዚህ ተጽዳድተን መምጣት ነው እንጂ ማየት ያለብን ዋጅብ ነው ሱና ነው የሚለው ምን አይነት ጥያቄ ነው? ለሁክም ነው ለሁክም ነው። ለስራ ግን እንደ ዋጅብ አድርገን መጠቀም ነው። ጅምሁር ዑለማ እና አራቱ መዛህ አይወጅብም ነው ያሉ። እነ ኢብኑ ተይሚያ ደግሞ ዋጅብ ነው፣ መጥቆ ጠረን ላለበት ሱና ነው ለለለበት ይሄ ነው ጥልቅ ከአሁን ውስጥ ብዙዎቹ እንትኖች እነ እብኑ ባስ እና ነው የሚሉት የተወሰኑ ደግሞ እነ እንትና ዋጅብ ነው አድርገው ነው የሚሉት ሼኹል አልባኒ እ እ አሰማ እ የፍጥበቱ ሰዓት የሚጀምረው ከፈጅር በኋላ ነው። አልየውም ብለው ነብዩ ተናግረዋል። አልየውም ዛሬ ብለው የተናገሩት ጁማአ ቀን ከጥሎ አሸምስ ነው። ምክንያቱም ሌሊቱ ሌሊተል ኸሚስ ነው የሚባለው። ለሊቱ ወደ ኋላ ወደ ሐሙስ ነው የሚቆጠረው። የሚገባው ከእንትኑ የክትበቱ ገስሉ የሚገባው ለይለተል ኸሚስ ለሊቱ ወደዛ ስለሚደመር ሳይሆን አልየውም የሚባለው ቀኑ የሚጀምረው ቀናችን የሚጀምረው ከፈጅር ጀምሮ ነው። ከፈጅር በፊት ስድስት ሰዓት ላይ ምን ላይ ብንጠቀም አይሆንም። የጁማዓ ክትበት ሳይሆን እሱ ሌላ ጽዳት ቢታጠብ ስለ ጁሙአ እንደውም ሐዲስ አለ ነብዩ አለይሂ ሰላቱ ወሰለም ለይለተል ኸሚስ መን ገሰለ ወገተሰለ እንትን አለ ብለዋል። አጅር አለ። ራሱን ገላውን እንድታጠብ ያደረገ ያስደረገ ትርጉሙ ምን ይመስላችኋል? <laughs> ያገባ ብቻ ነው የሚገርም ለይለተል ኸሚስ ማታ ማለት ነው። ጠዋት ሚስት እንድትታጠብ ያደረገ ራሱን የታጠበ አጅር አለው ይላሉ። ስለዚህ ጠዋት ለፈጅር ትታጠባለህ፣ የጁምዓውንም ይሆናል። ኧረ ተው ይብቃን። ምን አጅር? አይ አሁን እንደዛ ማለት አይደለም። ሌላም አጅር ተጨማሪ information እየነገርኩህ ነው እንጂ አንተም ከፈጅር በኋላ ብትታጠብ ስለ ጁምዓ ይሆናል። ከጁምዓ ከፈጅር በኋላ ብቻ ይሁን ትበል ለጁምዓ